آه، طيب الحمد لله الحمد لله والصلاه والسلام على رسول الله وعلى اله وصحبه ومن والاه اخوتي واخواتي في الله نتدارس اليوم من كتاب بلوغ المرام من ادله الاحكام في كتاب النكاح في باب الكفاءة رقم الحديث 867 إن شاء الله تعالى زاري من نمارو كبلوغ المرام كتاب النكاح باب الكفاءة ስለ አቻነት ሁለት ተጋቢዎች አቻ ሊሆኑ ይገባል አቻነት እንዴት ይታያል ከምን አንፃር ነው አቻነት የሚታየው የአቻነትስ ጉዳይ ምን ይመስላል የሚለውን እናያለን حديث عبد الله بن عمر رضي الله عنهم عنهما من يقرأ المثنى فليتفضل مشكورا بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الباب الأول باب الكفاءة والخيار عن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم العرب بعضهم أكفاء بعض والموالي بعضهم أكفاء بعض إلا حائكا أو حجاما رواه رواه الحاكم وفيه إسناده راوي لم لم يسمى واستنكره أبو حاتم وله شاهد عند البزار عن معاذ ابن ابن جبل بإسناد بإسناد منقطع طيب أحسنت بارك الله فيك آه عن ابن عمر رضي الله عنهما ከአብዱ ላህ ብን ዑመር ተዘገበ ስራቸውን አላህ ይወድላቸውና እነሆ ቃል عبد الله بن عمر አሉ ምን አሉ قال رسول الله صلى الله عليه وسلم يا الله መልእክተኛ የሚቀጥለውን ተናግረዋል العرب بعضهم اكفاء بعض والموالي بعضهم اكفاء بعض الا حائكا او حجاما العرب عربوች عرب بعضهم ከፊሉ አክፋኡ بعض የከፊሉ አቻ ነው አረብ ለአረብ የመጋባት ችሎታ አለው አቻ ነው ወልመዋሊ بعضهم አክፋኡ بعض መዋሊ ደግሞ ባሮች ወይም ደግሞ የነሱ ወዳጅ የሆኑት ከፊል ለከፊላቸው እርስ በርሳቸው ማለት ነው ባሪያ ለባሪያ ሊሆን ይችላል ወይም ደግሞ መዋሊ የሚለው አንድ ባሪያ በሚለው ነው ወስደው ሌላው ደግሞ ለተወሰኑ ወገኖች አረቦች ወዳጅ ሆነው የሚገኙ ደግሞ አሉ ወራሴ ቁራሰኝ ይዘውታል በላባባል ስለዚህ እነሱ ምርስ በርሳቸው የመጋባት ችሎታ አላቸው አቻነት አላቸው ኢላ ሐኢከን አው ሐጃማ ሐኢክ ሲቀር ወይም ሐጃም ሲቀር አሉ ሐኢክ ማለት ነው ሸማቃ ታውቃላችሁ ሸማቃ ወይም ደግሞ ሸማ ሸማ ሸማኔ እ ታቃላችሁ ኢንሻአላህ ያው ጣቃ ሰሪ ማለት ነው በገጠር እንግዲህ የገጠር ጣቃ አለ ሸማኔ የሚባል ሸማኔ መቼ ከብሮ ያቃል ይባላል ደከም ያለ ስራ ነው የስራው ድርሻ ዝግባ የሚባል አይደለም ከጆዳፍ ነው ስለዚህ ሐጃም ደግሞ ያው እንደምታውቁት ደምን ድሮ ባፍ ነበር አሁን ያው አውቶማቲክ በቀይ ተሳበ ነው አሁን በማሽን አሁን አስተካክለውታል ያው ረካሽ ተብሎ የሚታሰብ ስራ ነው ያ ጫማ ጠራጊ እንደምንለው እንዳትቆጡ በሽም ጫማ ጠራጊዎች ካላችሁ ነውር ነው ማለት አይደለም ግን በአንዳንድ ቦታ ጫማ መጥረግም እንትን ስራዎችን የሚንቁ ሰዎች አሉ ንቀሽ የሚገባቸው ሰዎች አሉ ወዛደርነትን ምናምን ነገር የሚንቁ አሉ የጉልበት ስራ ሐላል እስከሆነ ድረስ ምንም የሚያስንቅ ነገር የለም ሐይቃ ግን በአካባቢው በህብረተሰብ ዝቅ ተጎ የሚታይ ስለነበረ ኢላ ሐይከን አው ሐጃማ ሸማኔ ወይም አጋሚ ሲቀር እሱስ አቻ አይደለም ለማለት ነው አረብ ማለት ኡመቱ من الناس ሳሚየቱ الأصل ካነ መንሸውሃ ጀዘቱ አረብ የአረብ ደሴቶች ውስጥ የሚገኙ የተወሰኑ ህብረተሰቦች ናቸው እያለ ነው ጀምዑሁ አዕራብ አረብን አዕራብ ይባላሉ طيب ወነሰቡ ኢለሂ አረቢ ወነሰቡ ኢለሂ ወደ አረብ ስናስተጋው አንድ ሰው ከሌ ምንድነው አጀሚ አረቢ ስንል አረቢ እንላለን አክፋ የሚለው ኩፍ ከሚለው ተወሰደ ነው አቻ መሰል ማለት ነው አልከፋአቱ ሐሉ የኩኑ ቢሃ ዘውጁ ነዝር ለዘውጀት ባል ለሚስቱ አቻ መሰል የሚሆንበት ማለት ነው እኒካህ ላይ ከፋአ ማለት ምንድነው ካል ሙሳዋት እኩል የሚሆኑበት በእነ ዘውጀኒ في امور مخصوصه በተለዩ ነገሮች ላይ አንድነት የሚያገኙበት ባልና ሚስት በሁሉ ማት አይቻለም ለምሳሌ በዘራቸው በዘራቸው አንድ የሚሆኑ በነሰባቸው እነማን እነማን ዘር ናቸው እነከለዘር እከለዘር እከለዘር አረብ ለአረብ አጀብ ለአጀብ ለምሳሌ መዋሊ ማለት አረብ ያለ አይደለ ከአጀም የሚመጣ ማለት ነው ምን ሐደረ ምን አስል አጀሚ ነው አጀሚ ነው ይላል ከአጀም ከአረብ ውጭ ያለው አጀም ይባላል ከአጀም ወደ አረብ መጥቶ ወረሰ ተብሎ ወይም ደግሞ በአርነት እሽሎ የመጣ ነገር ማለት ነው ሃይክ ሃከ ثوب يحوك حوكا وحياكه بمعنى نسجه ልብስ የሚሰራ ማለት ነው فالحياكه نسج الثياب ያው ዝሃ የሚባል አለ ድር የሚባል አለ ቀለም የሚባል አለ በሱ ቀናጅተውና አሳክተው የሚሰራ የሸማኔ ወይም የሸማ አይነት ስራ ምን ይባላል حائك ይባላል ሰው እየሰርተው ማለት ነው حجام ሒጃማም ተሳሶ ደም ቢልምሕጀም የራሱ የሆነ መሳቢያ ለደም ደም የሚስብ ሰው حجام ይባላል ነው የዋግምት ሙያ ያለው ሰው ማለት ነው ሐዲሱ ምንድነው ደረጃው ነው ዋናው ነገር ሐዲሱ ደረጃው ደካማ ነው الحديث ضعيف جدا በጣም የወረደ ደካማ ሐዲስ ነው طيب ስለዚህ رواه الحاكم علينا وفي اسناده راو لم يسمى ابن حجر وفي اسناده ዘገባው ላይ ራዊን ዘጋቢ አለ ምን አይነት ዘጋቢ لم يسمى ከለ ተበስሙ ያልተጠቀሰ ስሙ ካልታወቀ ደግሞ አደጋ ነው የሆነ ሰው አለ ከተባለ ማን ነው ሰው አንዳንድ ጊዜ ውሸታም ቀጣፊውን ሰው ለማለባበስ ሲፈለግ የሆነ ሰው አብሮ አለ ይባላል ከለ ከተባለ ጥሩ የማይሆን ነገር ነው ያሰው እንግዲህ ስለዚህ ሰነዱ ላይ እከለ ያልተባለ ሰው አለበት ወስተንከረው አቡ ሐቲም አቡ ሐቲም ሐዲሱ ሙንከር ነው ቦታ በጣም የወረደ ነው ማለት ነው የተጠላ ነው ማለት ነው ابن حجر وله شاهد عند البزار እያሉ ነው ኢማሙ በዛር ዘንድ ዲጋፍ አለው ሐዲሱ ይሄ አብዱላህ ኢብኑ ዑመር ነው ግን ያኛው የበዛሩ አሙዓዝ ኢብኑ ጀበል ከሙዓዝ ከሱሐቢ የተወሰደ ነው ሰነዱ ምንድነው ቢሰነድ ሙንቀጥ የተቆራረጠ የተበጣጠሰ ሰነድ ነው ያን ቢሆን ወጥ የሆነ አይደለም እከለ ነገር እከለ ነገር እያለ መሐከል ላይ አቋርጦ ከፍ ብሎ ከከለ ይዞ ያወራል መሐከል አንድ ሰው ከወደቀ ሐዲሱ ሙንቀጥ ይባላል طيب እሺ ሐዲሱ ሰነዱ ወርቋል አሁን ሁክሙ ሷሂህ ቢሆን ኑሮ ምን እንረዳ ነበር ከዚህ ሐዲስ ከተባል ከፋአቻነት በነሰብ በዘር ነው አቻነት በዘር ይታያል አረብ ከአረብ አጀም ከአጀም ባሪያ ለባሪያ ወዘተ እንግዲህ وان العرب بعضهم اكفاوا بعض بلا فرق بين قريش وبين غيرهم من بقيه العرب የየመን አረብ የኳተር የኢማራት የከለ ግብጽ ሳንል አረብ አረብ ነው አቻ ነው አረብ ለአረብ ራሱ ይናነቃሉ አረብና አረብ ይናነቃሉ የመንን ዝቅ ያሉ ለምሳሌ አውዲዎች ለሆኑ ግን የመን ማፍ የአረቦች አስ መሰረት ናቸው አላወቋቸውም እንጂ ስለዚህ አረብ ለአረብ አቻ ነው ነው የሚያሳየው ሐዲሱ ሰሂ ቢሆን ኑሮ ከአረብ ውጭ ያለ ለአረብ አቻ አይደለም ማለት ያሳያል ሐዲሱ ለው ሷሃ لان العرب يعتبر الكفاءه في النسب وينفون من نكاح الموالي ከአረብ ውጭ ያለን ማግባት ይንቃሉ አረቦች አረብ ለአረብ ግን አቻንም ብለው ያስባሉ ከአረብ ውጭ ከሆነ የረውነ ذلك ነቅሰን ወአረን ያስነውረናል ጉድለታችን ነው ዝቅታ ነው የሚያሳየው ይላሉ ይሄን ሐዲስ የሚያጠነክር ሐዲሱ ان الله اصطفى كنانه من ولد اسماعيل واصطفى من كنانه قريش واصطفى من قريش بني هاشم واصطفى من بني هاشم ብለው ነብዩ አለይሂ ሰላም የተናገሩት ሶሂህ ሐዲስ ነው ደግሞ ይሄ እንደ ድጋፍ ሊወስድ ፈልጎ ነው አላህ እ ኪናና ኪናናን ዘር ከእስማኤል ዝርያ መረጠ ኪናናን ደግሞ ከቁረሽ ምንድነው ከኪናና ደግሞ ቁረሽን መረጠ ከቁረሽ ደግሞ በኒ ሐሽም መረጠ ከበኒ ሐሽም መካከል እኔ መረጠ ብሎ ነብዩ አለይሂ ሰላቱ ወሰለም ተናግረዋል ይሄም ድጋፍ ይሰጣል ምን ማለት ነው አረብ ለአረብ አቻ ነው ለሚለው ያጠናክራል ይል ነው የፋጢማ ዘር ነው የፋጢማ ዘር ያልሆነ የሚባል ደግሞ አለ ይሄ ሻውሽ ጋር በጣም ነፍስ የሚታይ ነው ያው አረብ ስለሆነች ፋጡማ ይሄስ ነገር እንዴት ይታያል የሚለው ላይ ኒካሁ الفاطميه غير الفاطمي فجائز اجماعا علي بن ابي طالب ልጃቸውን ለዑመር ኢብኑ ኸጣብ ዘረዋል ስለዚህ የነብዩን ዘር ለዑመር ቤተሰብ ተድሯል ከዚህ የተሻለ ዘር አይመጣም ከነብዩ ዘር የተሻለ ዘር አይመጣም ይሄ አረብ ለአረብ ያቻ መሆኑን በግልጽ አሳይቷል ሐዲሱ ነው የሚለው እንደገና አረብ ያላደሉት ደግሞ መዋሊ ማለት አረብ ያላደሉ ማለት ነው አንድ ትርጉም ይያቻለሁ አንድ ትርጉም ባሪያ ማለት ነው ብያቸዋለሁ እነሱ ምርስ አቻ ናቸው እንደገና አሁንም ሐዲሱ የሚያመለክተው ሰው ከሆነ አለ አትባለ ከፋት في مهنه ስራም ደግሞ ይወስናል ገበሬ ለገበሬ ነጋዴ ለነጋዴ እንደማለት ነው ደግሞ አሁንም ለምን ሐይክና ሐጃምን ሸማቃሰርና ዋግምተኛን አወጣዋ ወዘባል ይላል ዘባል ተጋላችሁ ቆሻሻ ጠራጊ ማለት ነው ለይሱ አክፋ ለአስሐብ الأعمال الرفيعه ከፍ ያለ ስራ ላላቸው የመንግስት ሰራተኞች እንበል ሙስሊሞች አራፍ ከፍ ያለ ስራ ላይ የተቀመጡ ሰዎች ጋር ሊጋቡ አይቻልም ማለትን ያመለክታል ዙሮ ዙሮ ሐዲሱ ውርቅ ስለሆነ ግን ከዚህ ሐዲስ የምናነሳው ነገር ሊኖር አይችልም ስለዚህ وليست الكفاءه شرط لصحه النكاح لان لامر النبي صلى الله عليه وسلم بنت قيس አልቁረሺ አንተኪያ ኡሳማ ነው ዘይድ ነብያችን ሰለላሁ ዐለይሂ ወሰለም ፋጢማ ቢንቱ ቀይስም ቁረሺ ናት ኡሳማ ብኑ ዘይድን ታገባዘዋታል ይሄ ሰው ሐዲስ ነው ኡሳማ ብኑ ዘይድ የማን ዝርያ ነው ኡሳማ የማን ነው ልጅ ኡሳማ የማን ነው ልጅ አንድ አባቱ ከየት መጣ እናቱ ከየት መጣች ነው እንግዲህ ኡሳማ ኢብኑ ዘይድ አረብ አይደለም ወሆ መውለን ወቀዘ ወጃው ሁዘይፋ وهو من بني عبد مناف እሺ وهو مولن لامراه من الانصار دروان ሌላው ሐዲስ اذا اتاكم من ترضون دينه وخلقه فزوجوه او فانكحوه الا تفعلوا تكن فتنه في الارض وفساد كبير የሚል صحيح ሐዲስ አለ እኒን ሐዲሶች በደንብ ስሟቸው አሁን የቀራነውን ሐዲስ ይገጩታል ይመቱታል ሰሂህ ናቸው ይሄ አሁን የቀራነው ደግሞ ضعيف ነው ምናሉ ነብያችን አለይሂ ሰላቱ ወሰለም اذا اتاكم من ترضون دينه በዲኑ የምትወዱት እምነቱ ላይ ጥሩ ጎበዝ ጠንካራ ነው አህባሽ አይደለም ሱፊያ አይደለም ኢኽዋን አይደለም ምን አይደለም ምንድነው ኖርማል ሙስሊም ነው በተለያዩ ቡድኖች የማያምን እስላምን ብቻ የሚወክል ሰው ነው ከተባለ اذا اتاكم من ترضون دينه وخلقه فانكحوا አጋቡት ግን አንዳንድ ሰዎች ላይ ዝም ብሎ ስም የሚለጠፍባቸው አለ በነገራችን የቡድን ነሱ ቡድን የቡድን አካል አይደሉም በዲናቸው ችግር የለባቸውም ሰው ዝም ብሎ ስያሜ የሚሰጣቸው አለ ያ የጥላቻ ነው የጥላቻ ነው ግን ያቀዲ ትክክለኛ የእምነት ችግር ያለባቸው ሰዎች ደግሞ አሉ በተግባር የሚሟገቱ የሚከራከሩ እንደ አህባሹ ቡድን ማለት ነው የአብዱላህ ሐረርን እንትን ባገኘ ነው አፈሩን በተንሸባለልንበት ነው ብለው የለም በግልጽ የሚናገሩ አሉ እነዚህ ሰዎች ማንም አለጠፈባቸው ራስ አለጠፈባቸው ራሳቸው ናቸው እያመኑ ያሉት እየተከራከሩ ያሉት ስለዚህ የሞተ ሰው ይጠቅማል በሚያምኑ ከሆነ የተቀበረበት አፈር ከሌላው አፈር የተለየ ነገር አለ ብሎ ካመኑ እንኳን የሱ የነብዩ አለይሂ ሰላቱ ወሰላም የቀብር አፈራቸው የተለየ ነገር አለ ብሎ የሚያምን ካለ ተሳስቷል ምናልባት ረውዳ ረውዳ ሚራድ ጀነት ስለተባለ ነው ያ የራስን ይቻለ ነው ሚራድ ጀና ነው ተብሎ ስለተባለ ነው ከዛ ውጭ የሆነ ግን የቀብር አፈር የሸወልዩ የሸከሪፈ በሚባል ነገር የለም ነው እና ምናሉ ዲንን የምታምኑበት ሰው ከመጣ ስነ ቆንጆ ሆኖ ካገኛችሁት አጋቡት ተብሎ በሉ እንዲያመልጣችሁ እንዲያልፋችሁ እዩ እዚህ ጋር ሚሊያር የሆነ በገንዘብ ልቆ የተገኘ የተለያዩ ፎቆች ህንጻዎች ያሉት የተለያዩ ቤት መኪና ያሉት አውሮፕላን ያለው ካለ ከመጣ እንዲያስለቁት አይደለም ያሉት اذا اتاكم من ترضون دينه وخلقه ይሄ ነው መስዋዕቱ አጋቡት አሉ ይሄን ሳንድሮም በምን ሊያስተዳድራት ነው ደግሞ ይሄ ብቃት የለውም እኛ የምንፈልገው ገንዘብ ያለው ነው ምናምን እያላችሁ ጋብቻውን ካስቀራችሁ ኢላ ተፈዓሉ ተኩም ፊትነቱ ፊል አርድ ወፈሳድ عارض በምድር ላይ ልትቀርፉት የማትችሉት ከባድ ፊትና ይቀሰቀሳል አሉ ما هذه الفتنه ምንድነው ይሄ ችግር ከተባለ ይሄው ዝሙት ተሳፋ ዝሙት ሲሳፋ ምን ተሳፋ እ በሽታ ምን በሽታ መድኃኒት የሌለው ሱብሃንአላህ ማንሳት የማትችሉት አሉ እንግዲህ ኤችአይቪ ሳይመጣ ይሄን ተናገሩት እነሰረጣን ሳይመጡ ነው ብዙ አሉ በሽታዎች የሚጠቀሱ በዙሪያ ላይ በግንኙነት ዙሪያ የሚያስቸግሩ ታኩን ፍትነቱ ፊል አርድ ወፈሳድን አሪድ ማጋባታችሁ በተለይ ድን ካለው እንት ካለው አረብ ነው አጀም ነው ከሌ ነው አትበሉ ነው ሰለምቴ ነው ምንድነው አይባልም እዲን ላይ ግን ጠንካራ ይሁን ሰለምቴነቱ ጎሪው አይደለም ግን የሰለመው ለሷ ብሎ ከሆነ ሙስሊም ልንለው አንችልም በፍቅር አብሮ የሚሰለፉልሽ ምን አለ ፍቅሩ ስለታለ ደግሞ ዝሮ ወደዛው መሄድ አለ እሱ አይደለም በዲኑ ጠንካራ ማሰለምኩ ካለ በኋላ የመስጊድ ሰው ይሆናል የቁርአን ሰው ይሆናል እዲን ላይ ጠንካራ ሴት ከሆነ ሂጃቧን ትለብሳለች ወንድም ከሆነ ከሐራም ነገር ርቆ ወደ መልካም ነገር ይሰማራል በተግባር ያሳያል የላ ኢላሀ ኢላላህን ትርጉም በተግባር ያሳያል ያን ጊዜ ሰልሟል ይቺ ልጅ ያገኘ ታላገኘ እሱ ደንታው አይደለም የሰለመው ለኢስላም እንጂ ለሱ አይደለምና ለሷ ከሆነ ግን فمن كانت هجرته الى دنيا يصيبها او امراه يتزوجها فهجرته الى ما هاجر اليه ነው ያው ወደ እስልምና መጣው ቢልም ስሙን የመጣው ለሷ ከሆነ ያው የሷ ስደተኛ ነው የምንለው እንጂ የዲን ስደተኛ ተብሎ አይመዘገብም ነው ስለዚህ ዲንና ጸባውጡ ነው ብላችሁ ከተስማማችሁ አጋቧቸው ዳሩት አረብ ከሆነ ምን ከሆነ የሚል ነገር እዚህ ጋር አላስቀመጡም አቻነት በሁለት ነገር ነው የሚታየው አንድ ጸባይ ነው አንድ ዲን ነው ነው ባጭሩ ሌላው ማናት የሆነ ሴት መጣች ወደ ነብይ ፈቀና አቢ ዘወጀኒ ابن اخيه አባቴ ለወንድሙ ልጅ ዳረኝ ያጎስ ልጅ ማግባት ይቻላል ليرفع ابيك <laughs> خسيسته የሱን ውዳቂ በእኔ ከፍ ሊያደርገው ፈልጎ እኔ ስላገባ ደረጃ እንዲያገኝለት ማጣሪያ ያደረገኝ ያለች ነው قال فجعل الامر اليها هذا አባትሽ ለወንድሙ ልጅ ማጣሪያ ካደረገሽ ስልጣኑ ያንቺ ነው ከመሰለሽ ቀጥ ካልመሰለሽ የመተው መብት አለሽ አሏት ይላል واشتراط الكفاءه في لزوم النكاح دون صحته ومذهب جمهور العلماء طيب يقتلوا ለማንኛውም ነው ጨርሰን وعن فاطمة بنت قيس رضي الله تعالى عنها أن النبي صلى الله عليه وسلم قال لها انكحي أسامة رواه مسلم فاطمة بنت قيس رضي الله عنها أن النبي صلى الله عليه وسلم قال لها انكحي أسامة رواه مسلم نبي صلى الله عليه وسلم لفاطمة بنت قيس ማንን አግቢ አላት انكحي ما تزوجي ማለት ነው አግቢ ማንን ኡሳማተ ኡሳማ ኢብኑ ዘይድን ኡሳማ ቁረሽ ነው አረብ ነው ላ رواه ሙስሊም ሙስሊም ዘግቦታል ሙስሊም የዘገበው ሐዲስ ነው صحيح ነው ስለዚህ የቅድሙ ضعيفን ይመታዋል የሰው ሐዲስ አረቢቱን ቁረሽያውን ከመዋሊ ጋር አጋብተዋል ነው ምን ስለሆነ ዲን ስላለው ስነ ምግባር ስላለው ኡሳማ ቀላሶ እንዳይመስላችሁ ያው የመልኩ ገታውትና የዲን የጸባው እና አቡበክር ባሉበት የጦር መሪ አድርገው ነብዩ አለይሂ ሰላቱ ወሰለም ይላኩበት ክስተት ነው በጣም ታሪክ ያለው ሰው ነው ገና በወጣትነቱ ያው እና አግቢ ብለው አጋብተዋል የቅድሙን ሐዲስ ይሄ በግልጽ ተረጉሟል ነው ቀጥሎ አሁን የሚመጣው የሚመጣው ሐዲስ እንደዛው ነው وعن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال يا بني بياضة أنكحوا أبا هند وأنكحوا إليه وكان حجاما رواه أبو داود حاكم بإسناد جيد طيب آه، وعن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال يا بني بياضة أنكحوا أباهن وانكحوا إليه وكان حجاما رواه أبو داود والحاكم بسند جيد بلوغ المرام عند دس من ነገር ደካማውን ሐዲስ ያመጣል ከበሰውን ሐዲስ ያመጣል እንዲህ የሚባል ነገር ነበረ ቦታ የለውም ምክንያቱም ሐዲስ ضعيف ነው ለምን ይሄኛው ሰው ሐዲስ ስላለበት እንደ ማለት ነው እያስተማረ ነው ሰነዱ ይነግራል አቡ ሁረይራ ምን ነብዩ ሰለላሁ ዐለይሂ እንዲህ ብለዋል ያ በኒ በያዶተ እናንተ የነጭ ልጆች አሩ በያዶህ ነጭ ማን ሀውስ ማን ነው በኑ በያዶህ ابن عامر በጥኑ ምን بطون الخزرج ያው ሲያም ተሰየም እንጂ የዘር ሀረግ ነው በጥኑ ምን بطون ከዛ የخزرجዎች ዘር ነው ማለት ነው ኢህዳ ቀበሌ ተላንሳር خزرج ማለት አንሳሮች ናቸው መዲና አስላቸው መሰረታቸው አዝድ ይባላል አዝድ አዝድ ደግሞ ሚያቀህጧን ነው አሁን አልቀህጧን ያቀህጧን የሚለው የዘመን ዘር ነው መሰል ነው ስለዚህ እናንተ በያዷ ልጆች ሆይ የእናንተ ኦሮሞ ልጆች እናንተ አማራ ልጆች እንደ ማለት ነው ምሳሌ አንከው አባ ህንድን አቡ አቡ ህንድን የህንድን አባት አጋቡት አሉ አቡ ህንድ መውላ ፈርዋ ابن عمرو البياضي عبد الله ይባላል ስሙ አንኪ አባ ህንድን ማለት አንኪ አብዱላህ ማለት ነው አብዱላህ ይባላል ዋና ስሙ ቅጽል ስሙ አቡ ህንድ ይባላል ወንኪሁ ኢለሂ ከሱም ደግሞ አግቡ ያው ነው አንኪሁ እሱን አጋቡት ማለት ነው አንኪሁ አባ ህንድ ወንኪሁ ኢለሂ ማለት ደግሞ ከሱም ሴት ልጅ ካለው አግቡለት እያሉ ነው ወካነ ሐጃመን የሰውዬ ሐጃም ነበር አጋሚ ነበረ ሐጀመ ነብይ ሰለላሁ ዐለይሂ ወሰለም ነብያችንን አግሟቸዋል ሐጀመ ቢልሐ ነው እሺ ሐጀመ ከሆነ ሰደበ ነው የሚሆነው ሐጀመ አንነብይ ሰለላሁ ዐለይሂ ወሰለም ነብያችንን አግሟል አጋሚነት ኢላ የኩነ ሐይከን አው ሐጃመን ያለው ለመምታት ነው ደግሞ ይሄ ሐዲስ ያመጡት ሸማኔ ሆነ አጋሚ ሆነ ጫማ ጠራጊ ሆነ አህም ሸይ ስላለው ሙስሊም ነው ዲኑ ጠንካራ ነው ስነ ምግባር አለው ይሄን ብቻ እንደማለት ነው هذان الحديثان እኒ ሁለቱ ሐዲሶች የፋጥመቱ ቢንቱ ቀይስ ሐዲስና የአቡ ሁረይራ ሐዲስ አልአወሉ صحيح የመጀመሪያው صحيح ነው የሙስሊም ስለዘገቡት ማለት ነው ሁለተኛው የአቡ ሁረይራ ሐዲስ ጀይድ الاسناد ነው ሰነዱ ጥሩ ነው ሁለቱም ሐዲሶች ያለፈውን የመጀመሪያውን ሐዲስ ይቃረናሉ ከምን አንፃር من حيث اعتبار الكفاءه في النسب አቻነት በዘር ይታያል የሚለው ነገር ይመስላል ሁለተኛ አቻነት በስራ ድርሻ የስራው ማንነትም ይታያል መታየት አለበት ዝቅ ያለ ስራ ያለው ሰው ከፍ ያለ ስራ ያለውን ሊያገባት ለምን ታገባው አይቻልም ማለት ያሳይ ነበር ያንን ይቃረናሉ እነዚህ ሁለቱ ሐዲሶች ኡሳማ ابن زيد الذي كان اصله عربيا ያው አስሉ አረብ ቢሆንም الا ان الرق قد مسابه አባቱም ባርነት አግኝቶታል ዘይድን ማለት ነው وهو يسري عليه لانه لحمه كلحمه النسب ያው ባርነቱ ይቀጥላል በኡሳማ ላይ قد امر النبي صلى الله عليه وسلم فاطمه بنت قيس القرشيه فاطمه بنت قيس ማለት ሙሃጅር ናት ያላት ትሩፋት ያላት መልክ ወጣትነቷ ሸበላነቷ የዲኗ ሙሉነት መቼም የአእምሮ ሙሉነቷ ተነግሮ ያልቅም ይባላል ይችን ሴት ለማን ነው አሁን አግቢ ያሏት ለኡሳማ ኢብኑ ዘይድ المولى ባሪያ ለሆነው مما يدل على عدم اعتبار كفاته في النسب ስለዚህ ወይም ከአረብ ውጭ ላለው ወይም ባርን ላገኘው ሰው እንዲጋቡ አዘዙ طيب ذلك ان النبي صلى الله عليه وسلم امر اهل قبائل الانصار وهم القبيله القحطانيه الازيه العربيه ان ينكحوا اباه ان ينكحوا ابا هند وهو من احد موالي بني بياضه المذكورين وكان ما مسه من الرق حجاما ባረቱ እንዳለ ሆኖ አጋሚም ነበረ ሂጃማ አረቦች ዘንዳ ዝቅተኛ ወራዳ ተግባር ስራ ይባል ነበረ ስለዚህ እነዚህ ሁለት ሶሂህ ሐዲሶች የመጀመሪያውን ضعيف ሐዲስ ጥለውታል እንደገና አላህ Subhanahu Ta'ala ምንድን ያለው ሰዎች በምንድን ይገመገማሉ አለ እሺ ቁርአን የሚያሳውሰኝ ቁርአን ላይ አንድ ሰው ከአንድ ሰው ሊበልጥ የሚችልበትን ባህሪ ጠውቷል አላህ ከዛ ውጭ ሰዎች እኩል ናቸው ተቅዋላህ ትክክል ان اكرمكم عند الله اتقاكم ያለው እናንተ ዘንድ ከበረታ ያለው ማለት የመንግስት ባለስልጣን የበሀብት ነጥቆ መሄድ ወዘተ አይደለም ምስኪን ይሁን ቢሃተሁን ምን ትሁን ان اكرمكم عند الله اتقاكم አላህ የፈራሰው ከበረታ ያለው ትልቃችሁ እሱ ነው ብለዋል በል አንቱም በሸሩ ሚመን خلق ነው ሁላችሁም እናንተ ሰዎች ናችሁ ሚመን خلقه الله الله ከፈጠረው ፍጡር ናችሁ እናንተ ከማን በልጣችሁ ነው እንደገና ያ ሐዲስ አለ لا فضل لعربي على عجمي ولا لعجمي على عربي كلهم لآدم وآدم من تراب ከዚህ በላይ ምን ይምጣ አደ አረብ አረብ እንጂ ሀበሻው አረብ ያገባም ያለው ማን ነው ይጨፈጭፍን ነበር ማለት በዚህ ማለት لا فضل لعربي عرب ብላጫ የለውም በአጀሙ ላይ አጀሙን በአረቡ ላይ ብላጫ የለውም ሁሉም የአደም ናቸው ከአደም የወጡ ናቸው ከአደምና ሐዋ አደም ከየት መጡ ከተባለ ከወርቅ አልተሰሩ ከብርሃን አልተሰሩ ከምንድን ነው የተሰሩት ከውሃ ካፈር ከጭቃ ያ ውሃ ቢባል ችግር የለውም አፈራቸው በውሃ ስለተቦካ ማለት ነው በዚህ ዙሪያ ያሉ ሐዲሶች በጣም በርካታዎች ናቸው የሰው ልጅ ዲኑና ተቅዋው ነው የሚታየው እንጂ እና ስነምግባሩ ከዛ ውጭ ያለው እነከለዘር መባሉ ምንም አያመጣም ነው በዘር ቢሆን አቡላሃብ ጀሃነም አይገቡም ነበር ነው ነብያችን ምንድነው ነው ዘመዳቸው ነው አጎታቸው ነው ان اكرمكم عند الله اتقاكم ولا يصح لاحد ان ينكح مولته رافضي ولا من يترك الصلاه ባህል ሶላት የማይሰግድ ሰው አህባሽ ሻሪ ምንድነው ራፊዲ ምናምን ከሆነ ልንሰጠው ልጃችን አይገባም የዲን ችግር ያለበት ማለት ነው ራፊዲ ማለት ያው ሻ ማለት ነው ሶላት የማይሰግድ ሰው ይከፍራል ተብሏል ለማይሰግድ ሰው ብርጋጎ መስጠት መቼም ወሎ ገረመጀ የሚባል ነገር አለ ጥሩ ሰው ሆኖ እንደው ገንዘብ አለ ያሳድራታ ካሉ ሙስሊማን ለክርስቲያን ሰብሳብ የሚያጅቡ እናት አባት ፈቅዶ ማለት ነው አፍቅራ ሄደ ሄደችው አይደለም እናት አባት ከናግቢ ብለው ይሰዳሉ እነሱ መመለስ አንችልም ባላባት ናቸው እነሱ መመለሳችን ሌላ ጥያቄ ያስነሳብናል ብለው የሚሰጡም አሉ ሄዳ ተረዘቅ እንደ ርዝቋን ታገኝ ይሄን ምንድነው የተበላሸ ህይወት ይዛ መቀጠል የለባትም ድህነቷን ይዛ መቀጠል የለባትም እዛ ሀላ ተቀየር ብለው የሚሰጡም አሉ ሱብሃንአላህ ካደል ኩፍሩ ካደል ፈቅሩ አን የኩነ ኩፍራ ድህነት አንዳንድ ጊዜ ወደ ክረት ያመጣል ማጣት እንዲከፍር ያደርጋል ካፍር እንድታገባና ድንህን ታበላሽ ያደርጋል ወይም እንድታገባ ያደርግሻል ስለዚህ በጣም የተማ ድህነትም ጥሩ አይደለም አላየሃል ዲናችን በደንብ ማወቅና መከተል ያስፈልጋል እንግዲህ ያቻነትን የተመለከቱ ሐዲሶችን ሷሂህን ضعيف ማምተውልናል ሷሂህን ይዘን ضعيفን ጥላ መሄድ አለብን ነው ቀጥሉ وعن عائشة رضي الله عنها قالت خيرت بريرة على زوجها حين عتقت متفق عليه وفي حديث طويل وفي ولمسلم عنها رضي الله عنها أن زوجها كان عبدا وفي رواية عنها كان حرا والأول أثبت وصح عن ابن عباس عند البخاري أن أنه كان عبدا طيب አሁን ደግሞ ባቡል ኺያር ነው አዲስ ምዕራፍ ነው አቻን ጨርሰናል ኺያር ማለት ምርጫ ማለት ነው ሴት ልጅ ምርጫ የሚሰጥባት ጊዜ አለ በተለይ ባሪያ የነበረች ወደ ጨዋነት ስትቀየር ባሪያ የነበረ ወደ ጨዋነት ሲቀየር ምርጫ አለው ነው የሚያሳየው ኺያር ማለት ምርጥ ማለት ነው طيب خيار طلب خير الامرين من ابقاء النكاح او فسخه ጋብቻን ባለበት ማስቀጠል ወይም ማፍረስ ምርጫ ከሁለት አንዱ የነበረውን ጋብቻ ታስኪዳላችሁ ወይስ ምርጫችሁን ትይዛላችሁ ምረጡ ይባላሉ አይ ባለም በእንቀጥላለን እሺ እሺ አይ እኔ ከዚህ በኋላስ ሌላ ባል ነው ማግባት የምፈልገው እሱን ካለች ምርጫ ይሰጣታል መጀመሪያ ባሪያ እያሉ ዳራ ምርጫ የለውም በነገራችን ያው እንደ አባገነ መንግስት እንደሚጭንብን አድርግ ተባለ ማድረግ ብቻ ነው ባሪያ ሌላ አማራጭ የለውም ጨዋነት ኋላ ሲያገኝ ግን ነጽነት አገኘ ማለት ነው ያን ጊዜ በነጽነቱ የሚወስነውን ምርጫ ይገባል የመረጠውን ይዞ ይጓዛል ነው እሺ የኔ ያክል ካልኩኝ وانا عائشه رضي الله عنها قالت خيرت بريرة بريرة ባሪያ ተቀላችሁ ማን ነው ሁር ያላት በሪዳን ሁር ያላት ማን ነው ብዙ ታሪክ አሳልፈናል አይሻ ረዲየላሁ عنها طيب خيرت بريرة بريرة ምርጫ ተሰጥቷታል بعد الحريه ማለት ነው على زوجها በባሏ ላይ حين عتقت حر በሆነች በጨዋ በሆነችበት ሰዓት حديث متفق عليه ነው في حديث طويل وفي حديث طويل ያልሽ መስኛል في حديث طويل ዋው ካዲስ ተፋለች ረጅም ሐዲስ ነበረ ቆርጬ ነው ያመጣሁት እዚህ ጋር ለማለት ዋና ፍሬ ሐሳቧን ነው የተፈለገው ኹየለት በረቱ አላ ዘውጂሃ ሒና አተቀት ባሏ ባሪያ እሷን ባሪያ ነበሩ አጋጓቸው ስለሳቸው በቃ ተጋቢ ተጋቢ ሽሽ እንቢታ አይታወቅም ባርነት ስለቃትና አይሻ ሆር ስትላት ካሁን በኋላ ምርጫው አለሽ ያ ሆር ሆነሻ ስትባል እንግዳው ሲያስክስም ባል አልፈልገውም አለች ትልቁ እንጀራ ለጥሆ ተዳራሽ እየመሩ የነበሩ ሰዎች አፈረሰች እሱ ደግሞ በጣም አፍቅሯል አለቅም አለ ታይተቀመጫ አለ እንደ ጎዳና ላይ ወጥቶ እንባውን እያፈሰሰ ይከተል ነበር ይባላል ፍቅሩ ጠምቶበት እና ነብዩ አለይሂ ሰላቱ ወሰለም በጣም አዝኖ ሲያዩት ያው ባክሽ ተመለሽለት ተቀመጭለት ብለው ሸምግለው ነበር ሲሸመግሏት ሽምግልና ነው ወይስ ብያኔ ነው አለቻቸው ለሱ መመለስ አለብሽ እንደ ሸሪዓ ያቆይ ነው ወይስ ልመና ነው የመጣሁት አለቻቸው አይ ሽምግልና ነው አሏት መርጠሽ ትዳሩ መቀጠል ማፍረስ መብትሽ ነው ግን ሰውዬው በጣም ወዶሻል ብትቀመጭለት ምን ይመስልሻል ለማለት እንጂ የመቀመጥ ግዴታ አለብሽ ብዬ ትዛዝ ይጫንኩብሽስ አይደለም አሏት እንግዲያውስ ምርጫ ከሆነስ አልፈልገውም አለች ያው ቁረጥ አለችው ولمسلمين لمسلم ዘገባ عنها كعائشه رضي الله عنها ان زوجها የበሪያ ባል ካና አብደን ባሪያ ነበር የሚል ዘገባ አለ ያው አብራራው ሐዲሱን ማለት ነው እሷ ብቻ አይደለችም ባሪያነት የነበረባት እሱም ባሪያ ነበረ እሷ ሁር ስትሆን እሱ ባሪያ ሆነ አቻው አይደለም ይሆን ነው እንግዲህ ወንድም በምርጫዋ ማለት ነው وفي روايه عنها كان حرا من لمو ዘገባ አለ ያ ዘገባ وفي روايه عنها كان حرا من الله هذا አይጋጭም እንዴ አነ ዘውጃ ካና አብደን ባሪያ ስለሆነ ምርጫ ወሰደችው ይሄኛው ግን ካና ሆረን አለ ሆረ ከሆነ ለምርጫ ወሰደች ያ ሆርም ቢሆን አብረ እሱም ሆር ቢሆንም መጀመሪያ ሲያጋባቸው በባርነት ባህር ላይ ስለነበረች ምርጫ አልነበራትም አሁን የመምረጥ ዕድል ሲሰጣት ሆርም ቢሆን ጥለው ወጣች ማለት ይቻላል ግን ዘገባው ላይ ወልአወሉ አስበቱ የመጀመሪያው የተረጋገጠ ወሬ ነው ያን የትኛው ባላ ሁለት ባህር ያለው እያለ ነው ዘገባው አንዱ የመጀመሪያው ካና አብደን ነው የሚለው ሁለተኛው ካና ሁራን ነው የሚለው ወልአወሉ ማለት የመጀመሪያው አነ ዘውጃ ካና አብደን የሚለው አስበቱ አስተማማኝ የተረጋገጠ ነው ስለዚህ ሁለተኛው ዘገባ ይወርቃል ማለት ነው طيب وصح عن ابن عباس ከአብዱ ኢብኑ አባስ ተረጋግጧል ረዲየላሁ ዐንሁማ የልጅኒ አባስ አባስ ሰለላሁ ዐለይሂ عند البخاري ቡኻሪ ያለው ሐዲስ ላይ انه كان عبدا ብሏል ስለዚህ የቡኻሪ ዘገባ ከሁሉም እንደሚበልጥ ታውቃላችሁ ከሙስሊም ዘገባ ስለዚህ የቡኻሪ ምን የሚወሰደው ከተጋጩ የቡኻሪ ዘገባ ይወሰዳል ቡኻሪ ከሙስሊም ይበልጣል ለምን ነው ከተባለ ቡኻሪ መስፈርቱ ኃይለኛ ነው ሐዲስ ለቡኻሪ ላይ ለማስቀመጥ ያስቀመጠው መስፈርት ከኢማሙ ሙስሊም ላቅ ያለና የጨመረ ነው ለምሳሌ ኢማሙ ሙስሊም ሁለት ሰዎች አንድ ዘመን ላይ ካሉ በአካል ተገናኝተው የሚወቁም አይወቁም በአንድ ዘመን ያሉ ሰዎች ከሌ ከሌ ነገረ ብሎ ካወራ ሐዲስ ተቀባይነት አለው ይላሉ ለምሳሌ እኔ አቡ ኢምራን ነገሩ ብዬ ወራ ወራሁኝ የኔና አቡ ኢምራን መገናኘት ቢኖርም ባይኖርም አንድ ዘመን ላይ ያለ ነው ስለዚህ አንዱ ሳቸው ደቡብ ከሆነ ወደ እኔ ደቡብ ልሄድ ይችላል ወይ ሳቸው ሊመጡ ይችላሉ ወደ ሰሜኑ ልንገናኝ እንችላለን የትም ቦታ ይገናኙ ሊገናኙ ይችላሉ ጊዜያቸው አንድ ጊዜ ነበረ ከተባለ ሐዲስ ተቀባይት አለው ይላሉ ኢማሙ ሙስሊም ኢማሙ البخاري ደግሞ لا اقبل حديثا ولو كان الراوي والمروي عنه في زمن واحد الا اذا ثبت ተላቀይህማ ይላሉ ሁለቱ መገናኘታቸው እዚህ ቦታ አዲስ አበባ ላይ ሪያድ ላይ ተገናኝተዋል የሚባል ዘገባ ካልመጣልን እሱ ነገር ቢያወራ አንቀበለውም አንድ ዘመን ቢኖርም ለነ ሀጅ መሐመድ ሳኒ ጊዜ ነበር ለምሳሌ አንድ ዘመን ግን አላገኘናቸውም ሀጅ ሳኒ ነገሩ ብዬ ባወራ ተቀባይታ አይኖረኝም እንደ ቡኻሪ እንደ ኢማም ሙስሊም ግን ተቀባይታ አለው የሚሉት ሊገናኙ ይችላሉ የሚል ነገር ካለ አልተገናኙም እስካልመጣ ድረስ እንቀበላለን ይላሉ ስለዚህ ኢማሙ ሙስሊም ዝቅ አደረጉት የኢማሙ ቡኻሪ በሰፍ ከፍ ስላለ ሐዲሱ ተቀደምታለው ስለዚህ ከብኑ አባስ ቡኻሪ ላይ የሚገኘው ሐዲስ የበርባ ባል ባሪያ ነበር የሚመስላለ ወዛልከ አስበቱ ያለው ለዚህ ወላ አስበቱ ያለው ለዚህ ነው ገብታችኋል ኢንሻአላህ ኸይረታ ምርጫ ተሰጥቷታል መርጣለች ሳይሆን ምርጫ እንድትወስ ተደርጋለች ማነው ምርጫ ሰጣት ያው ነብያችን ናቸው ዲናችን ነዋ በሬራ ዳዋን በፈትሃ ራዋን በከስራ በሬራ የከፊል አንሷሮች ባሪያ ነበረች አይሻ ገስታ ከባርነት ነፃ ወጣች ማለት ነው የባባ ማነው ስሙ ባሪያ ነበር የተባለው ሙጊት ይባላል ዘውጁ በሬራ ካነ يسمى ሙጊተን ባሪያ ነበር አረቂቁ ናቂሱ ማነውያ ያው ባርነት የሚለው ነገር ያው ሰው ሰው ነው ግን እና ከመኩም እንደ ላትቃኩም ቢባልም ውስጣዊ ሞራሉ ትንሽ ጎደሎ ነው መምሉከት ተሰሩፍ እንደፈለገ መንቀሳቀስና የሚፈልገው መሸጥ መለወጥ አይችልም ሲታዘዝ እንጂ እኪሱ ብር ማስገባት የማይችል ነው ሽጦ ለውዶ አትርፎ አመቶ ላለቀው የሚሰጥ ነው ባርነስ ያገኝ ግን ያ ሞራሉ ሙሉ ሆኖ በፈለገው ነገር መንቀሳቀስ መብት ይሰጠዋል ማለት ነው ስለዚህ በሬራ ባረ ነበረች ከባርነቷ ነፃ ስትወጣ ሷራት አፍደለ منه ወአክመለ منه ከባሪያው ባሏ የላቀች ሆነች በመሐከላቸው አቻነት ጠፋ እሷ ጨዋ እሱ ባሪያ ያን ጊዜ ምርጫ ተሰጣት ባርሽ ጋር ባሪያ ሆኖ መቀጠል ትችላለሽ ያው ጋብቻው ውድቅ አያደርገውም መቀጠልም ጥሩ ነው ወይም አፍረሰሽ ሌላ ትዳር መመሰረት ትችላለሽ አሏት ኧረ ሌላ ፈልጋለሁ እንጂ ስጋውን አደረቀኝ ተሐዲስ አድርጋለሁ አለች فاعلمها النبي بالحكم وخيرها بان تبقى مع زوجها او تفسخ نكاحها فاختارت الفسخ على بقائها معه ሌላው ان ماخذ تخيرها ان سيد عقد عليها بحكم الملك ايوه حيث كان مالكا لرقبتها ومنافعها መጀመሪያ ያጋባት አለቃዋ ነው ንብረቱ ስለሆነች ማለት ነው በራ ፍር ስላት ግን ሙሉ ስልጣን ሰጣትና ያን ትናንት አስገድ የደረባትን ነገር ያነሳዋል ማለት ነው አላህ ጨዋ ያደረገን ጨዋነት መቼም ትልቅ ደረጃ እንዳለን የሚያሳየው እዚህ ጋር ቀጥሉ وعن الضيحك وعن الضيح وعن الضيحك بن فيروز الديل الديلمي عن أبيه قال قلت يا رسول الله إني أسلمت وتح وتحتي أختان فقال رسول الله صلى الله عليه وسلم طلق أيتهما شئت رواه أحمد والأربعة إلا النسائي إلا النسائية وصححه ابن حبان والدار القطني والبيحقي وأعله البخاري طيب وعن الضحاك الضحاك سلام وعن الضحاك ابن فيروز الديلمي عن أبيه رضي الله عنه قال قلت يا رسول الله إني أسلمت وتحتي أختان فقال رسول الله صلى الله عليه وسلم طلق أيتهما شئت رواه أحمد والأربعة إلا النسائي وصححه ابن حبان والدارقطني والبيهقي وأعله البخاري طيب الضحاك በጣም ሳቂ እንደማለት ነው ተጠቃሉ ضاحك ሳቂ ፈገግተኛ ማለት ነው ضحاك ከሆነ በጣም ፈገግተኛ ማለት ነው ያው ያለው ሲየሞ ለማነው ሊሆን ይችላል ሊሆን ይችላል ابن فيروز الديلمي ይባላል عن ابي ከአባቱ ከፈይሩዝ የሚያወራው ምን አላባትየው ቁልቱ ያ ረሱላህ ይላል አንቱ የአላህ መልእክተኛ ሆይ አልኳቸው ኢኒ አስለምቱ ሰልም ያለው ብያለሁኝ በምሰልምበት ሰዓት ግን ሁለት ሚስቶች አሉኝ እያለ ነው ሁለት ሚስቶች ሁለት ሚስቶች ታውቃለ ታውቁም ወታህቲ اختامي እህትና ማቾች ናቸው እያለ ሚስቶች በጃሂልያው ዝም ብሎ እንግዲህ እህትና እና አንድ ጀግና ይዝ ነበር ማለት ነው ያባታቸው ሚስት ይል አጥሞት እንጀራ እናታቸው ማለት ነው ወላጃቸውን አይደለም ወታህቲ ኡኽታኒ ሁለት እህትማማቾች በስሬ ይገኛሉ ማለት ነው ወታህቲ ማለት በኒካሄ ማለት ነው እና ምን ይሻለኛል እንዲያስብል ቀጥል ወይስ ይፈቀድልኛል ማለት ነው መቼም እስልምናው ሲመጣ የሆነ ተሐድሶ እንዳለ ለውጥ እንዳለ ይገባዋል ይሄ ለውጥ ሚስቶችን ያለያየኛል ወይስ ያስቀጥለኛል ነው ጨዋታው ነብዩ ሰለላሁ ዐለይሂ ወሰለም አሉት ጧሊቅ አሉት ፍታ አየተው ማሽተ ባይሆን ምርጫ አለ አሉ ይችን ያዝ ይችን ፍታ ብሎ እስላም አያስገድድህም ትልቋን ትንሿን አይልህም የምትመርጣትን ትንሿም ሆነ ያዝ ትልቋም ከሆነች ያዝ ነው ሁለቱን ይዞ መጓዝ ግን አይቻልም በኢስላም እህትማማቾችን ማግባት አይቻልም አንድ ላይ አንዷን ፈቶ ዒዳዋን ከጨረሰች በኋላ ሌላዋን ማግባት ይችላል ከተስማሙ አንዷ ከሞተችበት ሌላዋን ማግባት ይችላል እህቷን ይህም በተግባር ብዙዎቹ ሰርተውታል። ሼክ ሙሐመድ ወሊ ረሂመሁላህ ሁለት ልጆች ነበሯቸው። አንዷን ያው አንድ ዳዒ አግብቷታል። በአጋጣሚ ልጅ ወልዳ ሞተች። ምን አደረጉ? እሷ ቦታ ላይ ትልቅ እህቷ እንድትገባ አደረጉ። አገባት ማለት ነው። የእህቷን ልጅ ይዛ ቀጠለች፣ አሳደገች ማለት ነው። ለሷም ጥሩ ነው ለልጁም ጥሩ ነው እንጀራ እናት መታ ከምታሰቃየው የእህቷ ልጅ ነው ለሱም ልጁ ነው ጥሩ ትዳር ይቀጥላል ማለት ነው አብዛይ ለልጆች እየተባለ ነው እንጂ እህቴ ሙታዛቤት አልገባም ብለው ብዙ እሪ የሚሉ ሰዎች አሉ ከሞተች ሞተች ነው ርዝቁ አልቆ ነው የሞተችው ቀኗ ደርሶ ነው የሞተችው እሷ ገፋቻትም በህይወት እያለች መቀኛት ነበር ምናምን ነው የሚያመጡት እንግዲህ ትመኝ ነበረ ሆነላት ምናምን ብዙ ነገር አለ ሰቶች ጋር ብዙ ነገር አለ እዚህ ጋር ተዘርዝሮ የማያውቅ ጉድ አለ ይሄ የሚባል ነገር የለም ከሞተች ችግር በህይወት እያለች ግን ሁለቱን አንድ ላይ አንድ ዘመን መያዝ አይቻልም ሁለቱን አንድ ዘመን መያዝ አይቻልም ያው በሽርሙጥና ካልሆነ በስተቀር እና ነብዩ ሰለላሁ ዐለይሂ ወሰለም ምርጫ ሰጡት የፈለካትን ያዝ የፈለካትን ፍታ እንጂ ሁለቱን ማስገድማ አትችልም አሉት ነው የሚለው ሐዲሱን ኢማሙ አህመድ እንዲሁም ከነሳይ ውጭ ያሉት አራቱም ዘግበውታል እብኑ ሒባን ጥሩ ብለውታል ዳረቁድን በሐኪም ቡኻሪ ባን ተቃውሞታል ነው የሚለው ሐዲሱ ሐሰን ነው እንግዲህ ቡኻሪ ተቃውሞበት የራሱ የሆነ ምክንያት ይኖራቸዋል ግን በዛም በዛም ብሎ ሰነዱ ደህና ነው ሐሰን ደረጃ ይደርሳል እህትማማችን አንድ ላይ መያዝ እንደሌለብን ቁርአን ነግሮናል ወአን ተጅመዑ በይነ الأختين አላህ ከልከላቸውን ጋብቻው ሲጠቅስ ወአን ተጅመዑ መሰብሰብን ከልክሏችኋል በይነ الأختين በሁለት እህትማማቾች መካከል ይላል አክሷ ጋር ማያዝ ይሄ ደግሞ ባህል ሲመጣ ነው ሚስቱ የሚስቱን አክስት አብሮ መጨመር አይቻልም ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሁለት እህትማማቾችን አንድ ላይ መያዝ ክልክል እንደሆነ በዚህ አረጋግጠዋል ቁርአኑም ከልክሏልና እህትማማቾች አይያዙም ለአላ ይጅመዐ በይነ ኡኽተይን ቢዐቅድ ኒካህ በኒካህ ሁለቱ ባንድ አይያዙም። እሺ ልጠይቃችሁ፣ እህትማማቾች ስንል ያው እናት አባታቸው አንድ የሆኑ ሊሆኑ ይችላሉ። በአባት ብቻ የሚገናኙ ሊሆኑ ይችላሉ። በእናት ብቻ የሚገናኙ ሊሆኑ ይችላሉ አይደል? ሁለት እህትማማቾቹ ባሪያ የሚሆኑ ጨዋ የሚሆኑ አንድ ላይ መያዝ አይቻልም። አንዷ ጨዋ አንዷ ባሪያ ብትሆንም አይቻልም አንዷ ድረገብ ወይም ደግሞ የፈታች ፈት አንዷ ሳዱላ ወይም አዲስ መጀመሪያ መታገባ ብትሆንም አያዝም አንድ ላይ ነው የጥቢስ ባንድ ላይ ቢጠቡስ በዘራ አህትማሞች አይደሉም በጥቢ ግን ሁለቱም እህቶች ሁለቱ ሴቶች አንድ እና እናጠብተዋል ከአንድ እናጠብተዋል ግን የዘር ሀረግ የላቸውም ያግባቸው አይቻልም አይቻልም ይቻልም የለኝም አዎ ለምን ጥቢ ዝምድና حرام የሚያደርገው حرام ያደርጋል የሚል ሐዲስ አለ الرضاع يحرم ዘይ ሉህማ ብሏልና እንደማንኛውም ነሰብ የሚከለክለውን ጥቢነትም ይከለክላል የሚለው ስላለ በጥቢም ቢሆን አንድ ላይ የተገናኙ ሴቶችን ሰብስቦ መያዝ አይቻልም አክስትን ያባቷን እህትና እሷን የእናቷን እህትና እሱን መያዝም አይቻልም ተብሏል ኻለም ትሁን አመትም ትሁን اجمع العلماء على ان الرجل اذا طلق زوجته طلاقا يملك به رجعتها انه ليس له ان ينكح اختها حتى تنقضي عده مطلقته የሚነግረኝ ወንድ ልጅ እጃ የሚቆጥርበት ምን ሲሆን ነው ወንድ ልጅ ሀይድ የሚያይበትም አለ አሁን እዳ የሚቆጥርበት የሚነግረኝ መቼ ነው እዳ የሚቆጥረው አራለ አለ የለም ነው ነው እሺ ማነው ስለሚርቃቸው ዕዳ ግን ይቆጥራል ወንድ ልጅ እዳ የሚቆጥርበት መስአላ ሁለት መስአላ አለ ነገር የለም ሚስቱ ሞተችበት ሚስቱ ሞተችበት እህቷን ማግባት ፈለገ ማግባት አይችልም ምን ሞተችበት ሚስቱን ፈታ ልበል ፈታና እህቷን ማግባት ፈለገ ሚስቱን ፈታና እህቷን ማግባት ፈለገ ማግባት አይችልም የዛችኛው ዕዳ ካላለቀ ማለት ነው የዛችን ዕዳ ሲጠብቅ እሱ ዕዳ አይቆጠርም የፈታትን ሚስቱን ዕዳ ሲጠብቅ እሱም ዕዳ ቆጠረ ማለት ነው ግድ ሶስት ወር ማለት አለበት ማለት አይደለም ሶስት ወር ይጠብቃል ባጭሩ እና اجمع العلماء والقرطبي على ان الرجل اذا طلق زوجته ሚስቱን ከፈታት አሉ ፍቹ ምንድነው ጦላቀን ረጃየን የሞተች አልኩ ተሳስቼ ነው ነገራችን የሞተች ሴት ይዳይላል اذا طلق زوجته طلاقا يملك به رجعتها መመለስ የሚችላት ፍች ከሆነ የፈታት እዳ መቁጠር አለበት እሷ እስከምጨርስ ማለት ነው ሌላውን እህቷን ለማግባት انه ليس له ان ينكح اختها حتى تنقضي عدته مطلقته طيب አራት ሴት ነበረው አራት ሚስት ይሄን ወደ ኳቶልም እንዳደነግጡ አንዷን ፈታት ከአራቱ አንዷን ፈታ ሰውየው ያለ አራት የሚቀመጥ ሰው አይደለም ማግባት ፈለገ ይችላል ማግባት አይችልም ይቺ የፈታት አራተኛዋ ሴት እዳዋን ካልጨረሰች ሌላ መጨመር አይቻልም ለምን አምስት ሴት እንዳገባ ይቆጠራል ከአራት በላይ ደግሞ አልተፈቀደም ታንኪሁ ማጣበኩም የነሳ መፍና ወሶላስ ወሩባ ነው ያለው ከዛ በላይ አይቻልም እንደ ሺዓዎች ከሆነ ወሩባዕ ሩባዕ የሚለው አረበኛ ቃል አራት አራት ማለት ነው አራት አራት ማለት ነውና አራት ሲደመር አራት ስምንት ማለት ነው ብለው የተረጎሙ አሉ መስና ሁለት ሁለት አራት አሉ ወሶላት ነው ሶስት ስድስት አሉ ወሩባዕ ማለት ደግሞ አራት አራት ማለት ነው ስምንት ሲደመር ስንት ይመጣ? አራት ሲደመር ስድስት ሲደመር ስምንት كم ረብ አንድ እሱ 18 ተብሎልኝ እንጂ 8 ላይ 6 ሲጨምሩ ከዛ አራት ሲጨምሩ 18 ነው የሚመጣው። እስከዛ ይበቃል የሚከራከሩ ያገኛ ታገኛላችሁ ክታብ ላይ አንዳንድ ኪታቦች አሉ። ግን ትክክለኛው ኢጅማኡ ፈስሮታል። የነብዩ አለይሂ ሰላቱ ሰላም ሐዲስ ፈስሮታል። ከአራት በላይ ማግባት እንደማይቻል ማለት ነው ስለዚህ ሩባ የሚለው ቃል አራት አራት ቢሆንም መስና የሚለው ሁለት ቢሆንም ሱላት የሚለው ሶስት ሶስት ቢሆንም ያው እስከ ሶስት ሶስት ማግባት ትችላላችሁ ለማለት ነው ለእያንዳንዳችን በማየት ነው ለአንዱ ሰው ሳይሆን ለእያንዳንዱ ሶስት ሶስት አግቡ ሁለት አግቡ እንደ ማለት ነው እንጂ ለአንዱ ስድስት ስምንት ማግባት ይበቃል ማለት አይደለም ነው እና አራት ሴት አግብቶ የነበረው አንዷን ከፈታ የዛች እዳ ሳያልቅ ሌላ አራተኛ ማግባት አይችልም እዚህ ላይም ወንድ ልጅ እዳ ይቆጥራል ማለት ነው